م? من من كيف يبني وحده مصطفى عليه ሙተፈቁን አለይህማ ሁለቱን እንትኖች መስሏቸው ነው ሁለት ይባላል وعن عبد الله بن بن عمرو بن العاص رضي الله تعالى عنهما قال عبد الله بن عمرو بن العاص رضي الله تعالى عنهما قال قال لي رسول الله صلى الله عليه وسلم ነብዩ እንዲህ ብለው መክረውኛል ይላል የአብደላህ አንተ አብደላህ አሉ ላተኩም ምስለ ፉላን እንደ ከሊ አትሁን እንደ እንትና አትሁን አሉ ላተኩም ምስለ ፉላን አሉ ካነ ነበረ የቆሙ ሚን ሌይል ለሊት እየቆመ ይሰግድ ነበረ። ሌሊትን ይቆም ነበር ይሰግድ ነበር። ከተረከ ቅያመ ሌይል አሁን ሌሊት ሌሊት መቆሙን አቋርጧል። እንደሱ እንዳትሆነ እየጀመርክ አትተው፣ ጠንክርበት። የምትችለውን ጀምርና በዛው ላይ ቀጥልበት አሉ ነብዩ አለይሂ ሰላቱ ወሰላም። እንዲህ ብለው መክረውኛል ይል ነበር አብደላህ እብኑ አምር እብን አልዓስ የአብደላህ ላተኩም ምስለ ፉላን እንደ ተሌ አትሁን ካነ የቆሙ ሚነል ለሊት ለሊት ይሰግድ ነበረ ከተረከ ቂያመል ለይል ለሊት መስገዱን አሁን ትቷል ብለዋል ነብዩ عليه الصلاة والسلام። ያ ሰው ይሄ ከደረሰ በኋላ እሱ ራሱ ትቶ አያውቅም ይባላል። ይህን ሲባል የተመከረበት ሰው ትቶ አያውቅም። ከዛም በኋላ እሱን ከሰማ በኋላ ሐዲሱ ሙተፈቅ አለይህ ቡኻሪ ሙስሊም የዘገቡት ሐዲስ። ስለዚህ የሰው ልጅ የሚችለውን ይጀምራል፣ በዛው መቀጠል ነው እስከ ድረስ። እስከ መጨረሻ ድረስ وعن علي بن ابي طالب رضي الله تعالى عنه قال قال رسول الله صلى الله عليه وسلم يا الله መላእክተኛ እንዲህ ብለዋል አውቲሩ ዊትር ስገዱ ያ አህለል ቁርአን እናንተ የቁርአን ቤተሰቦች እናንተ የቁርአን የዕልም ሰዎች ሆይ ዊትር ስገዱ ፈኢነ አላህ ዊትሩን አላህ ዊትር ነውና ዩሂቡል ዊትረ ዊትርን ይወዳል አላህ አንድ ነው ነጠላ ነው ብቸኛ ነው አላህ ስለዚህ ውትርን ነገር ይወዳልና ውትር ስገዱ አሉ ነብዩ عليه الصلاة والسلام أوتروا ብለው يا أهل القرآن ብለው ለምን እነዚህን በ specific እንትን ጠሯቸው ቢባል العالم وأهل القرآن ህዝብ ያለባቸውና ዕልም ያላቸው ሰዎች ሙቀደም ናቸው። በዚህ ላይ በጣም ግፊት ከሌሎች የበለጠ እነዚህ ሰዎች ኃላፊነት አለባቸው። ውትንን በጣም ማስቀደምና መስገድ እንዳለባቸው ይጠቁመናል ይላሉ። ህዝብ ያለበት በተለይ ውርዱን ሌሊት ነው የሚቀረው ተራውህ እንትን ተሐጁድ እየሰገደ ማለት ነው። ስለዚህ ውትር ስገዱ አህለል ቁርአን ፈኢነላህ ውትሩን አላህ ውትር ነውና ዩሂቡል ውትረ ፈአውቲር ውትር ይወዳል። ውትር ይወዳል። ሶላት ላይ ብቻ ነው የምታመጡት፣ ሌላ ቦታ እንዳትሄዱ። ሶስት ጉርሻ፣ ሶስት ጊዜ መጠጣት፣ ሶስት ጊዜ የሆነ ነገር ማድረግ፣ ሶስት ጊዜ የሆነ ነገር ማድረግ ብሎ ነገር የለም ነው የሚለው። እብኑ ተይሚያ ተጠንቀቁ፣ አይነት ነገር የለም። ያሳታድርጉ ኢባዳ ላይ ብቻ የተነገረው ላይ ውትር ስገዱ ነው ስትቀጡ ሶስት ስተኙ ሶስት የተባለበት ቦታ ላይ እናደርጋለን። ለምሳሌ ሶስት ሶስት ዱዓ አድርጉ ተብሏል። ማሻአላ ሁለት ሁለትም አለ አንድ አንድም አለ። ግን ሌላ ስንናገር ሶስት የሆነ ነገር ስናደርግ ሶስት ሶስት ሶስት ሶስት ሶስት ሶስት ሶስት ይሄንም አምስት አምስት አምስት አምስት ይሁን ማለት አይደለም። መካን ረዋሁል ኸምሳ አምስት ስድስትን ጉርሻ ሰባትን ስምንትን ጉርሻ ይቻላል። ሶስት ካልጎረስክ ያጣላል። ሁለት አጉርሶ ሁለት ያጣላል ማለት ነው። رواه الخمسة أمس زجبوتال وصح ابن حب ابن خزيمة ابن خزيمة زجبوتال ابن حارث ስለዚህ አላህ ውትር ነው፣ ውትርን ይወዳል። ውትር ሶላትን ስገዱ ብለዋል ነብዩ አለይሂ ሰላቱ ወሰላም። በጣም ማበረታቻ ተደርጎበታል። ዋጅብ ነው የሚሉ ሰዎች እኮ በቃ የሆነ የማንነት መገለጫ ነው። በቃ እንደ ረካዓተል ፈጅርና ውትርን የተው ሻሃዳው ተቀባይነት የለውም ያለው ማን ነበር? እብኑ ተይሚያ ፍረዱ ሻሃደት ሆነ አለ። ለምስክርነት ራሱ አይበቃም ነው ያለው። አንተስን ተቀበስ እንደለም ምን ያክል እንደ አይብ አድርገው እንደሚያዩት ይህን ለሊት የሚተውሱ وعن ابن عمر رضي الله تعالى عنهما عن النبي صلى الله عليه وسلم قال نبي عليه الصلاة والسلام እንዳሉ اجعلوا አድርጉ አኺረ ሶላቲኩም የሶላታችሁትን የሶላታችሁን መጨረሻ ቢለይ ለሊት ሲስተግዱ የመጨረሻዋን ረከዓ መደምደሚያዋን ውትራ በውትር ዝጉት ብለዋል ነብዩ አለይሂ ሰላቱ ወሰለም። ይጃሉ አድርጉ አኺረ ሶላቲኩም የሶላታችሁን መፈጸሚያ መጨረሻ ማጠናቀቂያ ቢለይ ለሊት ሲስተግዱ ውትራ ውትር አድርጉት ብለዋል ነብዩ አለይሂ ሰላቱ ወሰለም። ውትር አድርጉት ሰውየው ውትር ከሰገደ በኋላ ሌሊት ውትር መስገድ ከፈለገ ዝም ብሎ ተነስቶ ረካዓቴ ይስገድ። ዝም ብሎ ይስገድ። ውትሯ አትበላሽም፣ ችግር የለም ብሏል። ችግር የለም። ሶስት አይነት ነው። እንደዚህ system ተናግሯል ዑለማ። አንደኛ ማታ ከኢማሙ ጋር ጨምር ጨርሼ ሶላቴን እሄዳለሁ ካለ ወትር የሚሰግድ ከሆነ ከኢማሙ ጋር ኢማሙ እንዳሰላመተ ይነሳና ሸፍ ያደርጋል። አንድ ረካ ይጨምርና ማለት ነው። ወትርነቱ ቀረ። አንድ ወይም ደግሞ ለሊት እንደተነሳ ውዱ አድርጎ አንድ ረካ ብቻ ይስገድ። ማታ ዊትር ሰግዶ ከሆነ እዚህ ጋር ሸፍ ይሆንለታል። ይሄም ሁለተኛ system። ሶስተኛ ማታ ዊትር ሰግዷል። ሌሊት ተነስቶ ዝም ብሎ ረካዓቴን ይስገድ። አሁንም ረካዓቴን ይስገድና አሰላም ተረካዓቴን ይስገድና አሰላም ተረካዓቴን ይስገዱ አሰላም። የአጋጣሚ ማታ ጎደሎ ከሆነ የሰገደው 11 ከሆነ ዊትር አይስገድ፣ ችግር የለም ችግር የለም። ያቺኛይቱ ዊትር አትበላሽም ብዙ ይላል። ተግባባን ሶስት አይነት ዘዴ ማለት ነው። ገብቷችኋል? ከኢማሙ ጋር ውትር ሰግዳለህ ያለ ሰው ውትሩን ሰግዶ ኢማሙ ሲያሰላምት አንድ ረካ ይጨምር፣ አንድ ዘዴ ወይም ደግሞ አብሮ ዊትሩን ሰግዶ ቤቱ ይሄድ ለሊት የተወሰነ ረካ ያስፈልገኛል 11 አይደለም የሰገድኩት ካለ ምን ማድረግ ይችላል? አንድ ረካ ይሰግድና ማታው ጋር ምን ትሆናለች? ማታ ነጠላ odd ነምበር አይደል? 11 ነበር ወይ 9 ነበር ወይ 7 ነበር። 7 ነበር አንድ ጨምርበት 8 ይሆናል። አሁን የሚሰግዳት አንድ ረካ ማለት ነው። ከዛም በኋላ የተወሰነ ረካዎች ከሰገደ በኋላ ዊትር ይችላል። ሌላ ወይም ደግሞ ማታ ውትር ሰግዶ ከሆነ ለሊት ተነስቶ ዝም ብሎ ረካዓተ ረካዓተ ረካዓትን ሰግዶ የሚበቃውን ከዛ ይተው በቃ ችግር የለም ውትሩ አይበላሽም በሶስቱም ማለት ይቻላል أهل العلم እ ተራዊ ያልሰገደ እንደውም አዎ ያልተገደ ነው እንደውም መስገድ አለበት። ተሐጁድና ተራዊህ እንትን ልዩነት ስለሌላቸው ለሊት ለሊት መስገድ ነው። ተግባባን አይደል? ሰፈር ለምሳሌ እቲካፍ ትገባለህ። እቲካፍ በምገባበት ሰዓት ለማታ ኢሻን ጀማዓ ትገድና ተው ለሊት ተሐጁድ ትገድ አብራችሁ 11 ረካ ማለት ማታ ተራዊህ ትገድ አፍቶሉ ማለት ነው። ማታ ከሰገድክ ደግሞ ለሊት ቁጥር 11 የምትሰግድ ከሆነ እንጂ ተራዊህ የሚባለውና ተሐጅድ የሚባለው አሽረ ለዋክብ ላይ ተሐጅድ የሚባል አለ እኮ እያሉ ነው። ግልጽ ሆኖላችኋል የምላችሁ አዲስ ነገር አይደለም። ማታ ተራዊህ አለ፣ አሽረ ለዋክብ ላይ ደግሞ ሌላ ተሐጅድ የሚባል አለ የሚባል የለም። ነብዩ 11 ነው ሰግዶ ነበር። የማታውን ወይ ለሊት ጋር አኺረ ሌሊት ላይ ያመጡታል። ለምን በዛን ሰዓት በጣም አፍቶል ሰዓት ስለሆነ ወደ ተሐጅድ ይሰገዳል። وعن طلق ابن علي رضي الله تعالى عنه قال سمعت رسول الله صلى الله عليه وسلم يقول ነብዩ አለይሂ ሰላቱ ወሰላም ሲሉ ሰምቻቸዋለሁ ላ ዊትራኒ ሁለት ዊትር የለም ሲሌላ በአንድ ሌሊት ሁለት ዊትር የለም ብለዋል ነብዩ አለይሂ ሰላቱ ወሰላም አንድ ዊትር ብቻ ነው እንጂ ሁለት ዊትር የለም በአንድ ሌሊት ሁለት ዊትር የለም ረዋሁ አህመድ ወሰላተቱ ወሰሐው ኢብኑ ሒባን ኢብኑ ሒባን ሐዲሱን ሶሒህ አድርጎታል ሁለት ዊትር የለም ስለዚህ ምን ማድረግ ነው ያለበት እ ምን ማድረግ አለበት ማለት ነው? ሁለት ውትር የለም በአንድ ሌሊት። ማታ ውትር ዘግቶ ከሄደ ሰውየው ሌሊት ለሱሁር ሲነሳ ስገድ ስገድ አለ። ሰገደና አሁን ሌላ ውትር መስገድ የለም፣ ምክንያቱም በአንድ ሌሊት ሁለት ውትር የለምና። ስለዚህ ምን ይደረግናል? ማታ ውትሩን ሰግዶ ኢማሙ ጋር ውትሩን ዱዓ አድርጎ ሊሆን ይችላል። ልክ ኢማሙ ሲያሰላምት ተነስቶ አንድ ረካ ይጨምርበት። ይህም ብለናል። ሌላ ምን ብያችኋለሁ? ወይሊት ተነስቶ አንድ ረካ አይስገድ ወይም ደግሞ ማታ ውትር ሰግዷል፣ በቃው። ለሊት ተነስቶ ረካዓተን ረካዓተን ረካዓተን የሚበቃውን ይስገድና ይቶ ውትር የሚባል ነገር የማታው ራሱ አይፈርስም፣ ችግር የለም፣ አይበላሽም። ከውትር በኋላ ያለው ሶላት ውትር የለበትም አይባልም፣ ችግር የለም። ምን ዑለማው ሰንብተው ተቀብለው የማታው ጋር ነው ሸፍዕ ነው የምታደርገው። ሌሊት የሚሰግዳት አንድ ረካዓ ማታ ለምሳሌ ዘጠኝ ረካዓ ከሆነ የሰገደው ሌሊት ተነስቶ ውዱእ አድርጎ መስገድ እፈልጋለሁ አለ። ሌላ ዊትር መስገድ የማይፈልግ ከሆነ ዝም ብሎ ረካዓት ረካዓትን እስኪ ለማታ ዊትር ሆነ። አይ ዊትር ኋላ መጨረሻ ላይ መዝጋት አለብኝ በዊትር ካለ አንድ ረካዓ ይስገድ፣ ማታው ጋር አስር ትሆናለች። በመካከላቸው እኮ ሰፊ ክፍተት አለ። ግን የሚገርም እንደ ሁለት ረካዓ ነው የሚቆጠሩ። ሌሊት የሚሰግዳት አንድ ረካዓና ማታ የሰገዳት ነጠላ ቁጥር በአንድ ላይ even ይሆናሉ ማለት ነው። ይሄ ክፍተት እያለ ራሱ ሸፍዑን ታንተን ኦድነቱን ወደ ኢቭንነት ትቀይረዋለች። ይቻላል በዚህም ማለት ነው። ተግባባን። ውትር ግን የለም ቋሚ ሁለት ዊትር አይሰገድም። ሁለት ዊትር ገብታችኋል? ግልጽ ነው። وعن أبي بن كعب رضي الله تعالى عنه قال كان رسول الله صلى الله عليه وسلم أبي بن كعب أنصاري ነው ነጃሪይ ነው አንሳርይ ነው ከመዲና ሰዎች ነብዩን عليه الصلاة والسلام እገዛና አቀባበል ካደረጉት ውስጥ አንሷሩ የአውስና ኸዝረጅ ነጃርይ ነው ነጃርይ ነው ትልቁ ዘር ሐረግ ኸዝረጅይ ነው يكنى أبا المنذر ይባላል አቡል ሙንዚር خير القراء የአንባቢያን ዋና መሪ ነው ታላቁ የቁርአን ሐፊዝ وأحد كتبة الوحي ከወህይ ጸሐፊዎች ውስጥ አንዱ ነበር وكان ممن جمع القرآن ቁርአንን ከሰበሰበ ሰው አንዱ ነው ወአፍታ ፊ አህዲ ረሱልላህ ሰለላሁ ዐለይሂ ወሰለም ፈትዋ ሰጥቷል በረሱል አለይሂ ሰላቱ ወሰለም ዘመን ሸሂድ አልዓቀባ አሳኒያ ሁለተኛው አቀባ ላይ ወበደረን በድር ላይ ተሳትፏል ወማ ባዕዳሃ ከዛም በኋላ እክተለፈ ፊ ሰና ወፋጢ 19 20 22 30 እክቱሊፈ في سنة وفاته በ19ኛው ዓመተ ሂጅራ በ20ኛው በ22 በ30 በ32 በ33 የሞተው የሞተበት ዓመተ ሂጅራ በጣም ልዩነት አለ በሰዎች በታሪክ ምሁራኖች መካከል ማለት ረዲየላሁ ተዓላ ቃል ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም ዩቲር ነብዩ ዐለይሂ ሰላቱ ወሰላም ውትር ይሰግዱ ነበር በምን በሰቢህ እስመ ረቢከል አዕላ የመጀመሪያው ረክዓ ወቁል ያ አዩሃል ካፊሩን በሁለተኛው ረክዓ ወቁል ሁወላሁ አሐድ በሶስተኛዋ ረክዓ በአንደኛዋ ማለት ነው ረዋሁ አህመድ ወአቡ ዳውድ ወነሳኢ እነዚህ ሁሉ ዘግበውታል። ወዛደ ጨምሯል። ነሳኢ ወላ ይሰልሙ ኢላ ፊ አኺሪሂነ የሚላለ ለመጨረሻ ላይ እንጂ አያሰላምቱም ነበር የሚላለ ግን ይቻላል። በሁለተኛው አሰላምትና አንዷ ረካዓ ብቻዋን ትሰግዳለች ወይ ሶስቱንም በአንድ ላይ መስገድ ይቻላል፣ ችግር የለም። ولكن የሚቀራው መጀመሪያው ረካዓ ላይ እነዚህ ሶስቱ ውትሮች መጀመሪያው ላይ ሰቢህ እስመ ረቢከ አዕላ፣ ሁለተኛው ላይ ቁል አዩሃል ካፊሩን፣ ሶስተኛው ላይ ቁል ሁወ አሐድ ወለአቢ ዳውድ ወትርሚዚ ነሕዋ አቡ ዳውድም ትርሚዚም ላይ የዚሁ አይነት ተዘግቧል። ከማን ተይዞ ከኡበይ ብኑ ከዕብ ሳይሆን عن عائشة رضي الله تعالى عنها ከአኢሻ ተይዞ ነው የተዘገበው። وفيه እዚህ አኢሻ ዘገበችው ሐዲስ ውስጥ ምን የሚል አለ? ተጨማሪ ኢንፎርሜሽን ኩለ ሱረትን ፊ እያንዳንዷን ሱራ በአንዳንድ ረክዓ ውስጥ ይቀሩታል። وفي الأخيرة መጨረሻዋ ረክዓ ላይ ሶስተኛዋ ላይ ግን ቁል ሁወላሁ አሐድንና ወልሙዐውዘተይን ሁለቱም ሙዐውዛዎች ጨምራሉ ትላለች አይሻ رضي الله تعالى عنها ወላኪን الحديث الاول اصح ሐዲስ አልአወል ነው በጣም ተቀዳሚ ይሄንኛው ባዕስ ነው ነው የሚለው ባዕስ ነው ሳቢት አይሆንም ነው የሚለው በሌላ ሐዲሶች ሌሎች ሸዋሂዶች አሉት ይጠነክርና ወደ ሐሰን ደረጃ አምጥተውታል ይሰራበታል ይላሉ አሁንም ራሱ ውትር በምንሰግድበት ሰዓት መጀመሪያው ረካዓ ሰቢህ እስመ ረቢከል አዕላ ሁለተኛው ቁል ያ አዩሀል ካፊሩን ሶስተኛው ረካዓ ላይ ቁል ሁወላሁ አሐድና ሁለቱም ሙዓውዛዎች መቅራት ሊበያኒል ጀዋዝ ይቻላል ይበቃል ችግር የለም ለማለት ይቻላል ይቻላል ችግር የለም ወላኪን አሰሑ አልሐዲስ ሙተቀድም ሆል አሰሕ አሰሑ የመጀመሪያው ነው። የመጀመሪያው ላይ ሰቢሕ እስመ ረቢከል አዕላ፣ ሁለተኛዋ ላይ ቁል አዩሃል ካፊሩን፣ ሶስተኛዋ ላይ ቁል ሁወላሁ አሐድ ብቻ። ይሄ ነው ሶሒህ አሰሑም ይሄ ነው ያዘልባም ማለት ነው። አሰሑ ይሄ ነው ግን ይቻላል። ምን ሐዲሱ ዶዒፍም እንኳ ቢሆንም አባ ዳውድና ተርሚዚ ላይ የተዘገበው ከአይሻ ተይዞ ዶዒፍና ቢኖረውም ሌሎች ሸዋሂዶች ምስክር የሚሆኑት የሚያጠናክሩት አሉ። ስለዚህ ይቀራል፣ ችግር የለም አይቀራም ማለት አይደለም። ስለዚህ ውትር ላይ ሶስቱ ውትሮች ላይ እነዚህ ብቻ ናቸው መቀራት ያለባቸው ላ እነዚህ ብቻ አይደሉም ሌላ ቁርአንም ራሱ እዛዙ ዚለቲን ምን ሌላ ሌላም መቃየር ራሱ ተገቢ ነው አንዳንድ ጊዜ ኡማውን ለማስተማር ለምን ውትር ላይ እነዚህ ብቻ የምንቀራ ከሆነ ውትር መስገድ በእነዚህ ብቻ እንጂ አይቻልም እንዳይሉ ማለት ነው ለምን በኢማሞች ላይ ይሄ ይጠበቃል አንዳንድ ጊዜ የሚሉ ዑለማዎች አሉ ማሻአላ ምን ምን ባቢ ተዕሊም ለማስተማር ማለት ነው ተግባባን አሰሁ የመጀመሪያው ነው ምን የሚለው ቁል ሁወ አላሁ አሐድ ብቻ የሚለው የኡበይ ብኑ ከዕብ ማለት ነው። የሱ አሰሕ ነው። ከዚህኛው ከአይሻ ሐዲስ አይሻ አይደለችም ደካማ የተዘገበበት ሰነዱ ከአይሻና ከኡበይ ብኑ ከዕብ ብላችሁ ሰሃባ እንዳታወዳድሩ የሐዲሱ ሰነድ አመጣጥ ላይ ነው እንትኑ وعن ابي سعيد الخدري رضي الله تعالى عنه ان النبي صلى الله عليه وسلم قال النبي عليه الصلاه والسلام ብለዋል አውቲሩ ዊትር ስገዱ ቀብለ አን ቱስቢሑ ከማንጋታችሁ በፊት ብለዋል ሳይነጋባችሁ በፊት ውትር ስገዱ ብለዋል ረዋሁ ሙስሊም። እንደዛ ከሆነ ልክ ፈጅር ከወጣ ውትር ጊዜው አለፈ ማለት ነው። ይሄ በሙጥለቅ ወይንም ደግሞ በጀምዕ ነው የተናገሩት። ዑሙም ነው ይሄ አነጋገሩ። በቃ ሱብሂ ከደረሰ ፈጅር ከወጣ የውትር ሰዓት አለፈ ማለት ነው። በማንኛውም አካል ላይ ولكن ሌላ ሙኸሲስ ሐዲስ አለ። ይሄ ዑሙም ሐዲስ ነው። ሙኸሲስ የሚሆን ሌላ ሐዲስ አለ። ነብዩ አለይሂ ሰላቱ የረሳ ሰውና የረሳና እንቅልፍ ያታለለው ሰው ካለ ቀን 12 ረካ ይሰግዳል። ነብዩም ሰግደዋል አድርገውታልና ያ ሙኸሲስ ይሆናል እዚህ ሐዲስ። ولكن የውትር ጊዜ እዚህ ላይ ነው። نعم أوتروا ውትር ስገዱ ቀብለ አን ከማንጋታችሁና ፈጅር ከመውጣቱ በፊት ቀድማችሁ ውትርን ስገዱ ብለዋል ረዋሁ ሙስሊም። ወልብን ሕባን መን አድረከ ሱብሃ ሱብሂ ያጋጠመው የደረሰበት ሰው ወለም ዩትር ውትር ሳይሰግድ ሱብሂ የደረሰበት ሰው ፈላ ውትረ ለሁ ውትር የለውም ብለዋል። ፈላ ውትር አለይሂ ፈላ ውትር ለሁ ውትር የለውም በቃ የለውም ይሄም ዑሙም ነው። ውትር የለውም። ውትር ጭራሽ የለበትም። ውትር የለውም። ተቀባይነት የለውም። አ ይሰግዳል። ቀን ኋላ ይሰግደዋል። ዱዓው አካባቢ ላይ ስለ ውትር ከይ ውትርን ራሱ እንደ ነው የሚሆነው ይሆንለታል ይሆንለታል እንዳመለጠው ራሱ አይቆጠርም። ለሊት እንደሰገደው ነው የሚቆጠረው። ውርዱ ከሆነ ያስለመደው ከሆነ ለሊት ካመለጠው ከነጋበት ስለዚህ ግልጽ ነው ተጓተና ይኸው ሐዲሱ መጣላችሁ ይሄንኛው ይሄ ከኋላ ያለውን ሐዲስ በያን አድርገዋል ዋኑ ቃል ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም መናመ የተኛ አኒል ውትር ከውትር እንቅልፍ ያታለለው አውነሲየሁ ወይ የረሳው ውትርን ፈሊሶል ይስገድ እዛ አስበሐ ሲነጋ ጠዋት ሶስት ሰዓት አራት ሰዓት አካባቢ ይስገደው አው ዘከረ ወይ ባስታወሰ ጊዜ ይስገደው አለመስገዱ ሲያስታውስ ረዋሁል ኸምሳ ኢለ ነሳኢ ፈርድም ላይ ውትርም ላይ እንደዚህ ነው ቁጥርም ፈርድም እንደዚህ ነው። እዛ ዘከራ ሲያስታውስ ይሰግዳል። ስለዚህ ከኋላ የነበረው ሱብሂ ከወጣ አለቀ ውትር የለም ነበር ያለ። ግን exceptional የሚወጡ አሉ ማለት ነው። የተኛና የረሳ ሰው ሲቀር የዘነጋ እነሱ ግን ይቻልላቸዋል ማለት ነው። ሲያስታውሱ መስገድ ትኩስ አዲስ እንደሰገዱት ነው የሚቆጠረው። አጅ አው ዘከራ ረዋሁ አልኸምሳ ኢለ ነሳኢ ግልጽ ነው አይደል? وعن جابر رضي الله تعالى عنه قال قال رسول الله صلى الله عليه وسلم ነብዩ አለይሂ ሰላቱ ወሰላም እንዲህ ይላሉ መን ካፈ የፈራ አላ የቁመ አለቆምን አለመቆምን አልነሳም ብሎ የፈራ ምን አኺሪ ላይ ሌሊቱ መጨረሻ ላይ ላልነሳ እችላለሁ ብሎ የፈራ ሰው ፈሊቲር አወለው መጀመሪያው ጊዜ ላይ ውትር ይሰጥ ወመን ጠመዐ የፈለገና ተስፋ ያለው ግን أن يقوم እነሳለሁ ብሎ እነቃለሁ ብሎ آخره آخر الليل ላይ እነሳለሁ ብሎ طمع ተስፋ ያለው ሰው فليوتر ውትሩን ያድርገው آخر الليل ለሌሊቱ መጨረሻ ላይ ያድርገው። ለምን فإن صلاة آخر الليل የሌሊት ሶላት መጨረሻው አካባቢ ላይ مشهودة مشهودة بالملائكة وذلك أفضل ይህ ደግሞ ይገልጻል። مشهودة ናት ማለት إن الله تعالى ينزل ربنا إلى سماء الدنيا። فيقول من يستغفروني فأغفر له ومن يسألوني فأستجب له እያለ ወመን የስአሉኒ ፈኡዕጢየ ለ ይቅርታ የሚጠይቀኝ ማን ነው? ይቅር የምለው የሚጠይቀኝ ማን ነው? የምሰጠው ይላል አላሁ ስብሓነሁ ወተዓላ ወደ ሰማኡ ዱንያ በመምጣት ማለት ነው። ይህ ሐዲስ አለ። አኺረን ላይ እንደማ ይብቃ ሱሉሱ ሌሊል አኺር የመጨረሻው ሱሉሰ ሌሊል ሲቀር ነው ይሄ ነገር ያለው። ስለዚህ ውትራችን በዛን ሰዓት ቢሆን ሰዎች ሙስተግሪቅ የሚሆኑ ስምጥ ያለ እንቅልፍ የሚኖረውን በዛን ሰዓት ነው የሚኖረውን በዛን ሰዓት ነው። የተለያዩ ጋቢዎችንም የሚደርበው ሰይጣን መቼ ነው? ሱብሂ ሊደርስ አካባቢ ላይ ነው። የሚገርም እንቅልፍ ይመጣል ነው የተባለው። ለሊት አልወስድ ያለ ሰው ራሱ እዛ ሰዓት ላይ የሚገርም እንቅልፍ ይመጣል። ብድ ከሆነ በጣም ብድ ከሆነ የሚገርም ነገር አምጥቶ ይደርባል። ሸይጣን ለሁ የሚገርም ብርድ ልብስ አለው። ጥሩ ብርድ ልብስ ደብረ ብርሃን ሙቀቱ ነው ላብ አላስተኛም ብሎ ከሆነ ይላል በልብ ምን ይለቅልናል? ቅዝቃዜ እንቅልፍ የሚያመጣ ነገር ሁሉ ይጠቀማል። ይህ አቅም ደግሞ ተሰጥቶታል። ማዕናዊ ነው። እንዴት አድርጎ ይችላል? ተቆል ፈዳል የሚገርም ፍጡር ነው። አላህ የሚገርም ተአምር አለው። እኛ የምናየውን ብቻ ነው የምናውቀው። የማናያቸው ግን ከምናያቸው ይበልጣል። ረዋሁ ሙስሊም ዋን ኢብኑ ዑመር ረዲየላሁ ተዓላ አንሁማ ስለዚህ ማታ ሰዓት ላይ ቢሰግድ አንድ ሰው ሌሊት አልነሳም ካለ ይችላል። ነብዩ አለይሂ ሰላቱ ወሰለም ለአቡ ሁረይራም የነገሩት ነው። وعن ابن عمر رضي الله تعالى عنهما عن النبي صلى الله عليه وسلم قال نبي عليه الصلاة والسلام قال إذا طلع الفجر فجر كوتا فقد ذهب هيدوال كل صلاة الليل يلل الصلاة في الجو هيدوال ፈአውቲሩ ወይትር ስገዱ ቀብለ ጥልዑ ልፈጅር ፈጅር ከመውጣቱ በፊት ውትራችሁን ስገዱ ብለዋል። ይሄ ዑሙም እንኳ ቢሆን ከላይ መኸሲስ አለ። ለማንኛውም ሰው ሳይሆን ውትር ለረሳና ለዘነጋው ግን ወይንም እንቅልፍ ላታለለው ሰው ግን ችግር የለም አያልፍም። እሱ رواه الترمذي ትርሚዚ ዘግቦታል። وعن عائشة رضي الله تعالى عنها قالت አይሻ ትለናለች كان رسول الله صلى الله عليه وسلم የአላህ መላእክተኛ ነበሩ። ውትርን በዚህ ጨርስ፣ ውትርን በዚህ ጨርስ። ጥያቄ አለ እ እ አይ ቀን ለምሳሌ ማታ 11 ከሆነ የሚሰግደው ቀን ሲሰግድ 12 ነው የሚሆነው። ነብዩ 12 አድርገው ነው ቀባው ነብዩ አለይሂ ሰላቱ ወሰላም ሲያመልጧቸው ሲያመልጧቸው እነዚህ 11 ረካዎች ሲያልፋቸው ነብዩ አለይሂ ሰላቱ ወሰላም ቀን ሲሰግዱ 12 አድርገው ነው የሚሰግዱት ብላ አይሻ ነፍሰል ሐዲስ ሙስሊም ይባላል። ነፍሰል ሐዲስ ማለት ነው። ዊትር የለማ ቀን ዊትር ስለሌለ 12 ነው የሚሆነው። ነብዩ ሰርተውታል። 12 ነው መሆን ያለበት። ለምን አድርገውታል? ነብዩ አለይሂ ሰላቱ ወሰለም 12 እ 11 አድርገው እ እ አይ አይ እሺ አይገባ ከዊትር ጋር አይደመርም። እሷ ሌሊት ውስጥ አስራት ውስጥ ይሰግዳሉ ለማለት አስባ እንጂ ይደመራል ከዊትር ውስጥ ለማለት አይደለም። ሀታቶ ራሱ እጃአሉ አኺረ ሶላቲኩም ውትራ የመጨረሻ ሶላታችን ውትራ አድርጉት ብለው ሲሉ ከዛም በኋላ ነብዩ ሁለት ረካዓ እንደሰገዱ ራሱ ሙስሊም ላይ ዘገባለ። ሁለት ረካዓ ቁጭ ብለው ይሰግዱ ነበር ብላለች። ረካዓት ጧፍ ትሰግዳለህ ውዱ ለምሳሌ ካደረግክ ትሰግዳለህ። ታህየተል መስጊድ መስጊድ ስትገባ ትሰግዳለህ። አዛን ከማለቱ በፊት ሱሁር በላህና ገባ ውትር ሰግደሃል። ግን ታህየተል መስጊድ አለ በሁለት ረካዓ ስገድ። ውትር ይበላሻል ማለት አይደለም። ጥሎ አልፈጅር ባይገኝም እንኳን አይበላሽም፣ ችግር የለም። እዚህ ዝም ብላ ደምራቸው እንጂ ከቲልከ ብላ ያለችው 13 ያለ ረካዓተል ፈጅር ነው ብዬ ነግራቸዋለሁ። እንዴት ይገጫል? ቁጥር የአጋጣሚ አስራ አንድ ቃል እኮ ነው። ስድስት ሊሰግድ ይችላል፣ ስምንት ሊሰግድ ይችላል። የአስራ አንድ ሰው ከሆንክ እኮ ሂሳቡን ማጠጋጋት እኮ ነው፣ ምንም አይደለም። ማለት ኢማሙ ሀያ የሚሰግድ ከሆነ አንተ በመጨረሻው አረፋ ላይ ደርሰ ሰባት ሰግደ ሊሆን ይችላል። ለሊት የተወሰነ ጨምራለሁ ካል ከአስራ አንድ ለማ ላለማስፈለግ እ ሙሉን ከሰገደማ ሙሉን ሰገደ። እህ አይ ሌላ ቦታ ሄደን ልትሰግድ ነው። አዎ እለለበት ቦታ ማለት ነው። እለለበት ዚክር የማይደረግበት ቦታ ካለ መስጊድ ትገድ እዛ ሄደ አፍዶል ስን አፍዶል ያን ምንም መብሽሽ የሌለበት ማለት ነው። ነብዩ 11 ረካ ሰግደዋል። 11 ረካ 23 ስለተሰገደ አትሽ ችግር የለም። 11 አለበት ሄደ መስገድ ብዙ የቁርአን ሱራ የቁርአን እንትኑ አቀራሩ ስለሚጨምር 11 ረካ አለበት ሄደ ስገድ ያወጣውላ 11 ረካ ግን የቁጥር ምናምን ነገር ሳይሆን ውድድርህና ሌላው ነገር እምን ጋር ነው የምትሄደው? ዚክር ያለበት ቦታ ከሆነ ቶ ሌላ ቦታ ሂደህ ስገድ። ሩቅም ቢሆን ሂደህ ስገድ። ቦታ ላይ ዚክር የሌለበት ቦታ ሂደህ ስገድ። ዚክሩ አይደለም የተጠላው ያለ ቦታው ስለሆነ ነው ዚክሩ። ተግባባን እ ምን የአሁኑ ሐዲስ ሲደገም ኢዛ ጦላ አልፈጅሩ ፈጅር ሲወጣ ፈቀድ ዛሃበ ሄደ አመለጠ አለፈ ማለት ነው። ፈቀድ ዛሃበ አመለጠ። ኩሉ ሶላት ላይ የሌሊት ሶላት ሁሉም ጊዙ አመለጠ። ወል ውትር ውትርም አመለጠ። ፈአውቲሩ ውትር ስገዱ ቀብለ ጡልዕ አልፈጅር ከፈጅር በፊት ውትር ስገዱ አሉ ነብዩ አለይሂ ሰላቱ ወሰላም። እ እ ሶስት ሶስት አዎ ቀን አራት አድርጎ ይስከረ አምስት የሚሰግድ ስድስት ያድርግ ማታ ሰባት የሚሰግድ ቀን ስምንት ያድርግና ይስከረ ነው እውነቱን አለ هذا نفس ራሱ ዑለማዎች ነብዩ 11 ስለነበር 12 አድርገዋል። አንተ ሶስት የምትሰግድ ከሆነ ያ ካለፈ አራት ስገደው ቀን አንድ ማድረግ አለብኝ። አይ አንድ ጁዝ የሚባል ነገር የተወሰነ ነገር እኮ አይደለም። እነሱ ከረመባኑ ጋር እንዳልቅላቸው የሚያደርጉት ነገር ነው። ቁርአኑን ለማክተም እንጂ አንዳንድ ጁዝ አድርጉት አይደለም። ቁርአን ከዛም በላይ ሊቀራ ይችላል፣ ከዛም በታች ሊቀራ ይችላል። በረመባን ሶስት ጊዜ የሚያከትሙበት መስጊድ ይኖራል። ሰው ኡማው ፈቅዶ ከሆነ ከኋላ ያሉት መእሙሞች ፈቃደኝነት ካላቸው እንደዛ ነገር ሊደረግ ይችላል። የግድ አንዳንድ ጁዝ ይቀራ ማለት አይደለም። 11 ረካ የሚሰገድበት ረጅም ረካ ስለሆነ ቁርአን ረጅም ስለሚቀራ እዛ ቦታ ላይ ብትሰግዱ አውላ ነው እና አዳው ተውፊቅ ነገ የቀረውን ሰላም አለይኩም ወረህመቱላሂ ወበረካቱ